ፍሪ መጅሊሲ ሀይአቲ ኪባር ዑለማ የተላለፉ መልእክቶችን ነበር የተመለከ የጀመርነው። ሁለቱን ቀጥተናቸዋል። በሀይአቱ ኪባር ዑለማ በዑለማዎች በታላላቅ ዑለማዎች በእነሱ መጅሊስ ወይንም በእነሱ እንትን የተካሄደ የጋራ መግለጫ ነበር ያየነው። አንደኛ ላጅዙ እስቃጡል ሐምል ፊ ሙክተለፊ መራሒል በማንኛውም የእድገት ደረጃ ማስወረድ እንደማይቻል እላ ሊሙበርሪን ሸርዕይን ሸርዓዊ ለሆነ ምክንያት እንጂ ወፊ ሑዱድን ጠይቃ በጣም ጠባብና አስቸጋሪ በሆነ በተገደበ መልኩ እንጂ ሁለተኛ ኢዛ ካነ አልሐምሉ ፊ ጦር አወል እርግዝናው ጽንሱ ፊ ጦር አወል የመጀመሪያው ዙር ላይ ከሆነ ወይሄ የመጀመሪያ ዙር የሚባለው ደግሞ ምደቱል አርባዒን አርባዎቹ ቀኖች ናቸው زوجتك هنا وكان في إسقاطه مصلحة شرعية شرعوي تكملنا أو دفع ضرر بذات لمكراك لك هنا جاز إسقاطه ما توردون بمشارك أرسنال أما إسقاطه في هذه المدة بزيت زمن ما توجد بارباوتي بمجمرة وزروسك ما في هذه المدة خشية المشقة تقرن فرطو أندي في تربية الأولاد لجوتهم بما صدق زوريا أو خوفا ويفرطوا من العجز لا كثنيا لبلو عن تكاليف معيشتهم يهوت ወጪያቸውን ማለት ነው። ተካሊፈል መዒሻ ማለት ለኑሮ አስፈላጊ የሆኑ ነገሮችን ሙሉ በሙሉ አልችልም ማለት አጅዝ ነው። ኸውፈን ሚነል አጅዝ ከኋላ መሸቃ ነው፣ መቸገር ነው። ሊችል ይችላል ግን በችግር እንቅልፍ የለውም ምን የለውም መሸቃ ያልነው በችግር ይችለዋል። ፊከር ቤት ለበ አው ወይ ፍጹም መስራት ሚነል ሙሉ በሙሉ አልችልም ብሎ አንተ ካልስን ዒሰትህም የኑሮ ወጫቸውን ወተዕሊምህም የማስተማሪያ ወጫቸውን አው ምን አጅል ሙስተቅበልህም ወይ ለፊውቸራቸው ሰግቶ مستقبل ወደፊት ለ future ኣቸው psychological ሊጎድብኝ ይችላሉ። የቤተሰብ ሙሉ እንክብካቤ ያገኙምና አስር ልጅ ቤት ውስጥ ካለ ከአስሩ አንዱን ወይ ቆንጆውን ትወዳለህ ወይ የመጨረሻ ልጅ ወይ የመጀመሪያ ልጅ ይባላል። እዚህ መካከል ላይ ያሉት ሰባተኛ፣ ስምንተኛ፣ ስድስተኛ፣ አራተኛ እንክብካቤ ላይ ያገኙ ይችላሉ። ሊጥ ከሞላ በኋላ ስለመጡ ያ አይነት እንደዚህ አይነት ሊፈጠር ይችላል ብሎ أو اكتفاء ወይ በመብቃቃት بما لدى الزوجين ባልና ሚስት መካከል ካሁን በፊት ባገኛቸው ሚላል አውላድ ልጆች لدى ማለት ምን ማለት ነው? ቀርተነዋል እኮ ሀይላይት ምድረፍላችሁ እንዴ لدى ማለት ምንድን ነው? ዘንዳ ማለት ነው። እንደ ማለት ነው። لدى ማለት እንደ زوجين ባልና ሚስት ባሉ ልጆች መቃቃት ሚናል አውላድ ልጆች ካሁን በፊት የተወለዱት ማለት ነው። فغير جائز ይህ አይበቃም፣ አይቻልም። ለእነዚህ ችግሮች ብሎ አይቻልም። ብዙ ደግሞ የሚያደርገው ለዚህ ነው። አይቻልም። ብዙ የሚያደርገው ለዚህ ነው። ጤንነት ከሆነ ወይንም በጣም ከፍተኛ ችግር ይፈጠርብኛል ከአረገዝኩ ከሆነ ከውፈን ምን ሪዝቅ ከሆነ አይቻልም። ጤንነት ላይ ይግድ ሶስተኛው ነው ሶስተኛ መጅሊስ አያት ኪባር ዑለማ የታላላቅ ዑለማዎች ኮሚቴ ያስተላልፈው ሶስተኛ የጋራ መግለጫ ሶስተኛ የጋራ መግለጫ በስንተኛው ዓመተ ሂጅራ ነበር መግለጫ የተሰጠው? አብዱሰላም በአስራ አራት ቀኑ ስንት ነበር እ ቀን ወር ማሻአላህ ጎበዝ ያ አላህ ሶስተኛ ላይጁዙ አይበቃም አይቻልም እስቃጡል ሐምል እንትን ማስወረድ አይቻልም ኢዛ ካነ ከሆነ ጦረል አወልን ተነጋግረናል አይደል ጦረል አወል መጀመሪያው ዙር ላይ የነበረውን ተመልክተናል አርባዎቹ ቀናት ውስጥ የነበረው መስለሐተን ሸርዕያ አው ደፍዓ በረርን ከሆነ ይቻላል ብለን አሳልፈናል ለጊዜ ይቻላል አሁን ሁለተኛው ዙር ላይ እንግባ ላይጅዙ አይቻልም። እስቃጡል ሐምል ጽንስን ማስወረድ አይቻልም። ኢዛ ካነ ከሆነ አለቀተን አለቃ ከሆነ በኋላ አለቃ ከስንት በላይ ነው? ከስንት በኋላ ነው? ከአርባ በኋላ እስከ ሰማንያ ድረስ ያለው አለቃ ይባላል። ይሄ ጦረሳኒ ሁለተኛው ዙር እድገት ደረጃ ውስጥ ገብቷል። ሁለተኛው እድገት ደረጃ ውስጥ ሸርዓን ማለት ነው በሸሪዓው በእነሱ ደግሞ የራሱ የሆነ እድገት ደረጃ ይኖራል። በዚህኛው በትምህርቱ ዓለም ማለት ነው። ተባባናለን። አሁን በሸሪዓችን ሁለተኛው እድገት ደረጃ ውስጥ ነው የገባው። ከሰማንያ ከአርባ በላይ አልፏል። አለቃ ውስጥ ገባ። ላይዙዙ አይቻልም ፍጹም ከጥልሐን እንትን ማስወረድ እዛ ካነ ከሆነ አለቀተን አለቃ ከሆነ አለቃ ማለት የተጣበቀ ወይንም ደግሞ አለቃ ማለት አልቀተ መሰል ነገር ማለት ነው። አለቃ ማለት የተንጠለጠለ ነገር ማለት ነው። አለቃ አለቃ የረጋደም የረጋደም አለቃ ይባላል። የረጋደም አለቃ ማለት ወይንም አለቃ ተመሰል ነገር ማለት ይለጠፋል በሐፀን ግድግዳ ላይ አለቃ ይባላል። አው ሙድጋ ወይ ሙድጋ ከሆነ በኋላ ሙድጋ ማለት ከስንት በላይ ነው እ ከሰማንያ በኋላ ሁለቱን በአንድ ላይ ነው ያመጣቸው። አል ዘመነል አለቃንና ሙድጋን በአንድ ላይ ነው ያመጣቸው። ሙጥፋ የመጀመሪያው አርባ ነው። እሱን አሳለፍ ይቻላል። በምን ምክንያት መስላሀተን ሸርዕያና ከውፈ ሚነበረ ከሆነ ይቻላል ብለን አሳልፈናል። አለቃ ከሆነ በኋላ እድገት ደረጃው ከአርባዎቹ ቀን በላይ እና እንዲሁም ሙድጋ እስከ 80 90 100 110 እስከ 120 ድረስ ያለው ምን ይባላል? ሙድጋ አይደል? ከ80 በላይ እስከ 120 ድረስ ያለው ሙድጋ ይባላል። እሱ የተላመጠ ስጋ ይሉታል። ሙድጋ ማለት የታኘከ ስጋ ይመስላል። ስጋነት አጥንት እየጀመረ ነው ማለት ነው። ጠበቅ ያለ ነገር ነው። ከአለት ከኑጥፋ ኑጥፋ መጀመሪያ የስፐርም ስብስብ ነው። ከኑጥፋ ቀጥሎ ምን ይመጣል? ንጥፋ ማለት ንጥፍ መስከን ነገር ማለት ነው። ከንጥፋ ቀጥሎ ምን አለ? አለቃ አለቃ የረጋ ደም ይመስላል ወይንም አለቃ ያልቀጥ ቅርጽ ያለው ይላሉ። ቀጥሎ ምን ይሆናል? ሙጥፋ ሙጥፋ ከስንት በላይ ነው ያልኳችሁ? ከሰማንያ በላይ ምን ምን ማለት ነው? ሙጥፋ ማለት የተላመጠ የታኘከ ስጋ ይመስላል። ስጋነት ራሱ እየሰራ ነው ማለት ነው። የእድገት ደረጃው በጣም ጨምሯል። ሶስተኛ ደረጃ ላይ ነው ያለው። ወደ አራት ወር አካባቢ ወደ ሶስት ወር ምናምን አካባቢ ነው። ላይጁዙ እስቃጡል ሐምል ጽንስን ማስወረድ አይቻልም። ኢዛ ካነ አለቀተን አለቃ ከሆነ በኋላ ሙድጋ ሙድጋ ከሆነ በኋላ ሀታ ሀታ እስከምታስተላልፍ ድረስ መልእክት ቱቀሪረ ማለት መልእክት ውሳኔ እስከሚያስተላልፍ ድረስ ተቅሪር ማለት ውሳኔ ማስተላለፍ ማለት ነው። ከኋላ ራሱ የጀመረው ወፊ ቀራሪ ውሳኔ መጅሊስ ያአትልቁ ሀይአቲ ኪባሪል ዑለማ የታላላቅ ዑለማዎች ምክር ቤት ያስተላለፈው የጋራ መግለጫ ውሳኔ ብለልኝ አሁንም ሙትሃንና አለቃን ማስወረድ አይቻልም ሀታ ቱቀሪረ ውሳኔ እስከሚያስተላልፉ ድረስ እነማን ለጅለቱን ጥድያ የህክምና ኮሚቴዎች ማለት ነው። ለጅና ማለት ምን ማለት ነው? ኮሚቴ ማለት ነው። ለጅና ማለት ኮሚቴ ማለት ለጅነቱ አጥድያ ለጅነቱ ለጅነቱ ጥድየቲን መውሱቃ ታማኝ የሆኑ የህክምና ኮሚቴዎች እስከሚያስተላልፉ ድረስ አታቶ ተቀሪራ ውሳኔ እስከሚያስተላልፉ ድረስ ለጅነቱ ጥብየትን መውሱቃ መውሱቃ ታማኝ ጥብያ ህክምና ታማኝ የሆኑ የህክምናው ባለሙያ የነሱ ኮሚቴ እስከሚያስተላልፍ ድረስ አይቻልም። አንድ ሰው ራሱ አይችልም እያሉ ተመልከቱ። አታቱ ቀሬራ ለጅነቱን ጥብየቱን መውሱቃ ምክንያቱም ፍርዱ በሰው ልጅ ህይወት ላይ ነው ማለት ነው በጣም ሶስት አራት የህክምና ባለሙያዎች ኮሚቴው ተሰብስቦ አሃ ይቺ ልጅ አዎ ከዚህ ከዛ አንጻር በምንም ይሁት በመሳሪያ የሚመለከቱት ከተለያየ መረጃ አሰባስበው ይቺ ልጅ አዎ መውረድ አለበት ውስጡ ያለው ነገር ብለው ኮሚቴው ውሳኔ ማስተላለፍ አለበት። አንድ ሰው ብቻውን ራሱ አአ አንቺ አደጋ ላይ ይጥልሻል ስላለ ብቻ ማስወረድ ጥሩ አይደለም እያሉ ነው። ለጅነቱ ጥብየቱን መውሱቃ حتى ራሱ በጣም አጥበውታል። አሁን መውፎቃ መሆን አለባቸው። መውፎቃ ታማኝ ሆኑ። የሆነ ነገር ድንገት ተነስተው እኮ አሁን ኦፕሬሽን ይላሉ። አሁን የዚህ የአርባ ምንጭ ሆስፒታል ውስጥ ያሉ ሰዎች በጣም የሚያስተላልፉን ነገር ሁሉ በጣም የሚያስጠላ ነገር ነው። በቀላል በኪኒን በምን በመርስ የሚገላገሉትን ነገር ኦፕሬሽን ብለው ይፈርድብሃል። ሌላ ነገር ለማድረግ ላይ ላይ ተመለሱ ቄ እንደነዚህ አይነቶች አይደለም መውፎቆች ኃላፊነት የሚሰማቸው አሉ። ካፊርነትና ሙእሚንነት አይደለም፣ ኃላፊነት የሚሰማቸው አሉ። በጣም በእድገት የታነጹ እነዚህ የአንድ group ተከታይ ፕሮቴስታንት ተከታይ ስለሆኑ አንተን ጭንቀት ውስጥ ለመክተት ይሄማ በኦፕሬሽን መውጣት አለበት ይላሉ። እስከ አንገቱ ድረስ ተነጥቁና ሰውየውን በጌታ እመን ይሏል። በዛን ሰዓት በጭንቅ ሰዓት እንደዚህ አይነት ልክስክሶች ናቸው እነዚህ ኃላፊነት የማይሰማቸው حتى تقرر حتى تقرر ውሳኔ እስከምታስተላልፍ ድረስ لجنة ኮሚቴ ጥድየት መፍቃ ታማኝ የሆኑ የህክምናው ባለሙያ ኮሚቴዎች أن استمراره ምን ብለው ነው መልእክት ውሳኔውን የሚያስተላልፍ أن استمراره የዚህ ጽንስ መቆየት ሲምራር መቀጠሉ خطሩን አደጋ ነው አነ እስቲምራረሁ አይ እስቲምራር አልሐምሊ ይህ ጽንስ መቀጠሉ በልጅቱ ማህፀን ውስጥ በዚሁ ሁኔታው መቀጠሉ خطሩን አደጋ ነው على سلامة أمه በእናቱ ሰላም ላይ አደጋ ነው ብለው መልእክት ያስተላልፋሉ። ለምሳሌ ምንን ይመስል ሲገልጹ بأن يخشى ይፈራን ይመስል عليها በእናት ላይ الهلاك ጥፋት من استمراره ልጁ በመቆየቱ ውስጧ ልትጠፋ ልትሞት ትችላለች። የዚህን ጊዜ جاز إسقاطه ማስወረድ ይቻላል። የዚህን ጊዜ ማስወረድ ይቻላል። እደግምላችኋለሁ። በዕደ ስቲንፋዲ ካሟጠጥን በኋላ እስቲንፋቅ አሟጠን ከተጠቀምን በኋላ ምን ካፍተተል ወሳኢል ማንኛውንም መረጃ ማንኛውንም ማንኛውንም ዘዴ ካፈተል ወሳኢል ማንኛውንም ዘዴ የልጁን ህይወት ለማትረፍ ማንኛውንም ዘዴ ከተጠቀምነ በኋላ መጨረሻ ላይ ማስወረድ። ምክንያቱም የሰው ህይወት ነው። ይህ ሁሉ ጥንቃቄ የሚያደርጉለት ነው። ሊተላፊ ለማስወገድ ቲልከል አክባር እነዚህን አደጋዎች ሁሉ ለማስወገድ ያለውን አሟጠን ካፈተል ወሳኢል ሁሉንም ዘዴ ከተጠቀምን በኋላ አሟጠን ማስተንፋር አሟጠን ከተጠቀምን በኋላ ምን ካፈተል ወሳኢል ዘዴን ሁሉ ምን ለማድረግ ለተላፊ ለማስወገድ ቲልከል አክባር እነዚህን አደጋዎች በህክምና በመርፌ አይሄድም አዎ በኦፕሬሽን የሆነ ነገር ማድረግም አይቻልም አዎ በቃ ሲኒንም መውሰድ አይቻልም ምንም መፍትሄ የለውም ተብሎ አሟጠን ጫፍ ከደረስን በኋላ ታስወርድም። ለምን በሰው ልጅ ላይ ህይወት በሰው ልጅ ህይወት ላይ ውሳኔ ስለሆነ ነው እንደዚህ አይደለም፣ እንደ በቀላል ዝም ብሎ ሽንት አይደለም። እሺ የሰው ልጅ እንደፈለጉ የሚደረግ አይደለም። ለዚህ ነው በጣም ጥንቃቄ እያደረጉ አለ። ሶስተኛ እደግመዋለሁ፣ ላ አይበቃም። እስቃቱል ሐምል እንትን ማስወረድ ኢዛ ካነ ከሆነ በኋላ ሁለተኛው ጦሩ ላይ ነው ያለን። የመጀመሪያው ጦር ቀርተናል፣ አሳልፈናል። በጥንቃቄ ያዙ። ላይጁዙ እስቃጡል ሐምል ጽንስን ማስወረድ አይቻልም። ኢዛ ካነ አለቀተን አው ሙጥጋ አለቀተን የረጋ ደም አው ሙጥጋ የተላመጠ ስጋ አለቃ አልቀት መሰል አው ሙጥጋ የተነከ ስጋ እደረሰበት ደረጃ ላይ ከስንት ጀምሮ ነው አለቃና ሙጥጋ ተባብለናል? አለቃ ከአርባ በላይ እስከ ሰማንያ ሙጥጋ ደግሞ ከሰማንያ እስከ መቶ ሀያ ድረስ አራት ወር እስከሚሆነው ድረስ ማለት ነው። እዚህ መካከል ላይ ነፈሩ ገና ነው። ገና ነፍስ አልተነሳበትም። እስከ መቶ ሀያ ድረስ ነው ያለው። ሀታ ተጠር ይህን ማስወረድ አይቻልም። ከሰማንያ ከአርባ እስከ መቶ ሀያ ድረስ ያለው ማለት ነው። ሁለት የእድገት ደረጃ ነው ያለው እዚህ መካከል ላይ እ ሁለት የእድገት ደረጃ ምንና ምን የሚባሉ አለቃና ሙትጋ የሚባሉ አለቃ የሚባለው ከስንት እስከ ስንት ነው? ከአርባ እስከ ሰማንያ ሙትጋ የሚባለው ከሰማንያ እስከ መቶ ሀያ ድረስ አሁን ገና ነፍስ አልተነሳም። እነዚህ ሁለቱን በአንድ ላይ ነው ያመጧቸው። አለቃና በሙትጋ ዘመን ያለው የእድገት ደረጃ እንዳንድ አድርገን ወስደን ሁክሙን በተመሳሳይ መልኩ ነው ያመጡት። ማስወረድ አይቻልም ሁለቱን አለቃንና ሙሳን ሀታ ቱቀሪረ ውሳኔ እስከምታስተላልፍ ድረስ ማን ለጅነቱ ኮሚቴ ጥብየት መውሱቃ ታማኝ የሆኑ የህክምና ባለሙያዎች ኮሚቴ እስከሚያስተላልፍ ድረስ ምን ብለው ነው መልእክቱ የሚያስተላልፉት? ውሳኔውን ይሄ ነው በቃ አነስ ምራራሁ ብለው ነው መቆየቱ ይህ ጽንስ መቀጠሉ ኸጠሩን አደጋ ነው። አላ ሰላመቲ ኡሚህ በእናቱ ህይወት ላይ አስኪ ነው። ቢአዩኽሻ ይፈራል። አለይሃ በእናት ላይ አልሐላት ልትጠፋ ትችላለች። الموت ማለት ነው ይህም ብለው ካስተላለፉ ነው ምን ኢስቲምራሪሂ የጽንሱ መቆየቱ የጽንሱ መቀጠል አደጋ ያመጣል። የዚህን ጊዜ جاز إسقاطه ማስወረዱ ይቻላል። إسقاطه ማለት ማስወረድ ነው። ቢማዕነል ኢጅሃዱ ትሉታላችሁ። ማስወረድ የምትችለው በቃ ይሄ ብቻ حكم ካስተላለፉ ብቻ ነው። የዚህ የዚህ ጽንፍና ትሁድ መቆየቱ እስትምራር ማድረጉ ፈጠሩን አደጋ ነው። አለ ሰላመት ኡሚ በእናቱ ጤንነት ላይ ያዩሻ ይፈራል። አለይሃ በእናት ላይ አለ ትጠፋለች ተብሎ ምን እስትምራሪ ጽንሱ መቆየቱ የዚህን ጊዜ ጃዘ እስቃጡ ማስወረዱ ይቻላል። ይሄ ስለተባለ ብቻ ተመልከቱ። በዕደ እስትንፋድ እስትንፋድ ምንድን አልኳችሁ? ከማጠጥን በኋላ ነው ከማሟጠጥ በኋላ ምንም ካፋ አጠቃላይ ማለት ነው። ካፋ ማለት አልወሳኢል ዘዴዎችን ሁሉ ካፈተል ወሳኢል ዘዴን ሁሉ ካሟጠጥን በኋላ ይህንን ዘዴ ምን ለማድረግ ነው ዘዴ የምናሟጥጠው? ሊተላፊ ለማስወገድ ትልከል አኽባር እነዚህን አደጋዎችን ለማጥፋት ያለንን ዘዴ ሁሉ ከተጠቀምን በኋላ መጨረሻ ላይ ያን ተቅሪር ለጅነት ጥብየት መውሱቃ ያስተላለፉትን መልእክት በመጠቀም እናስወርደዋለን ማለት ነው። ባዕደ ትንፋድ كافة الوسائل لتلافي تلك الأخطار ግልጽ ነው አይደል? እሺ አራተኛ አራተኛ ያስተላለፉትን ወፊ ቀራሪ መጅሊሲ ሀይአቲ ኪባሪ ዑለማ የዑለማዎች ምክር ቤት ያስተላለፈው የጋራ መግለጫ ውሳኔ ነው። ሶስተኛውን አየ። አራተኛ بعد الطور الثاني ሁለተኛውን ዙር አሳለፍን አይደል? ሁለተኛው የእድገት ደረጃ ምን የመጀመሪያው የእድገት ደረጃ ምንድን ነው? ሙዘምል የመጀመሪያው የእድገት ደረጃ የመጀመሪያው የእድገት ደረጃ እ ምን ምን ኑጥፋ ማሻአላህ ሁለተኛው የእድገት ደረጃ አለቃ ብቻ አለቃና ሙጥፋ እሺ ሶስተኛ እድገት ደረጃ ነው بعد الطور الثالث ከሶስተኛ እድገት ደረጃ በኋላ ከሶስተኛ እድገት ደረጃ በኋላ ልክ ሲጀምር ማለት ነው ነፈሩ وبعد إكمال أربعة أشهر أرثر كم الله بهالا أرثر كم الله بهالا متوهاكن للحمل إن صار هنا بهالا لا يحل إسقاطه ما فردوا فتم أحسن ما فردوا أحسن سنت كون بهالا بعد الطور الثالث كفصين لو يدق الدرجة بهالا مالك خرطر بهالا مالك نصوصين يدق الدرجة راسين وبعد إكمال أربعة أشهر أرسلكم لو بهالا للحمل يهن صنف لا يحل إسقاطه ما صردوا إسكان الرش ما صردوا إسكان إن ده قالك أن عند مطران فحكم فقرروا لجنه الطبية الموثوق عند ذنك أتفلقهم إني حتى يقرر أهن من يجارة مجلس أو الثاني إسكان يفصل للسلس من جمع بزوهد من الأطباء كدكتور المتخصصين سبيشاليستيون إذا ሸርጡን ጠበብ አደረጉት በጣም ለምን የእድገት ደረጃው እየጨመረ ስለሆነ አሁን ከፍተኛ በሰው ልጅ ላይ አሁንም ራሱ የህይወት ውሳኔ እያስተላለፍ ነው ተፈሩህ አለበት ነው የመጀመሪያዎቹ ምን ነበር እነማን የጋራ መግለጫ እስከሚሰጡ ነበር ያለው ለጅነቱ ጥብየት ማር የህክምና ኮሚቴዎች ናቸው ያለው አሁን ደግሞ አጥባዎቹ ዶክተሮቹ ምን መሆን አለባቸው specialist መሆን አለባቸው በጣም ደግሞ የተወሰኑ አራት አምስት አይደለም جمع جمع من الأطباء ከዶክተሮች ብዛት ያላቸው المتخصصين specialist ሆኑ المتخصصين بهذا ዘርፍ ማለት ነው። الموثوقين ታማኝ ሆኑ እነሱ የጋራ መግለጫ እስከሚያስተላልፉ ድረስ አይቻልም። ከአራት ወር በኋላ ምን ብለው ነው የሚያስተላልፉት? ይሄው የሚያስተላልፉት መልእክት ይህችን ካስተላለፉ ነው ምን ብለው አነበቃ አልጀኒን አነበቃ መቆየቱ እስቲምራር እንደማለት ነው። أن بقاء الجنين يتنصم قويت في بطن أمي إن أتمها الأرسهود استم قويت يسبب موتها لموت مكنيت هنا سوطان طول الناصر فو يمي الملك سيحصل على الفبكة وذلك إن النبي جمع الأطباء المتخصصين الموثوقين يا النبي يا دكتور سبستبوت المتخصصين سبيشاليست هون الموثوقين تمنهم تمنهم ታማኝ የሆኑ እነዚህን መልእክት አስተላልፈው በዛ ብቻ አይደለም የምንገደበው ለውሳኔ አንፈጥንም ይላሉ ምን ማድረግ አለብን ወዛሊከ እነሱ ያስተላለፉት መልእክት አነበቃ አልጀኒን የጥንሱ መቆየት ሲበጥኒ ኡሚ እናቱ ማህፀን ውስጥ ይሰቢቡ መውታሃ ለሞቷ ምክንያት ይሆናል ብለው መልእክት አስተላለፉ እንበል። ከዚህ ብቻ ወደ እርምጃ እንሄድ። የተለያየ ምንም ነገር መፍትሄ የለው ያለንን ሁሉ መፍትሄ አሁንም ምን ማድረግ አለብን? ማሟጠጥ ወዛሊከ ይህ የሚሆነውና የሚካሄደው ጽንሱን ወደ ማስወረድ የምንሄደው ባዕደ እስቲንፋዲ ካጠናቀቅን ካሟጠጥን በኋላ ነው። ባዕደ እስቲንፋድ ካሟጠጥን በኋላ ነው። ምንም كافة الوسائل አሁንም ዘዴዎችን ሁሉ كافة الوسائل ዘዴዎችን ሁሉ كافة الوسائل ዘዴዎችን ሁሉ ለምን ለኢንቃዚ ሐያቲህ የጽንሱን ህይወት ለማዳን ኢንቃዝ ማዳን ሐያቲህ ሀያት ሰበይ ማለት ነው። ሀያት አልጀኒን የጽንሱን ህይወት ለማዳን ያለንን ሙሉ ዘዴ ካሟጠጥን በኋላ እንጂ በውሳኔያቸው ብቻ ራሱ ወደ ውሳኔ አንሄድም። ገብቷችኋል? ግልጽ ነው። እስኪ ከሁለተኛው እድገትና ከዚህኛው ከመጨረሻው እድገት አሁን ተጨመርላችሁ ተጨመርላችሁ አምስት ደቂቃ ጠብቃችኋል። وإنما رخص የተግራራው في الإقدام ለማከናወን على إسقاطه እሱን ለማስወረድ ለመተግበር የተግራራው بهذه الشروط በእነዚህ መስፈርቶች በእነዚህ መስፈርቶች وإنما رخص የተግራራውና የተፈቀደው ወይነማ ሩህፊ የተፈቀደው የተግራራው في الإقدام ለማከናወን አለ ኢስቃጢ ማስወረዱን ለማከት የተፈቀደው በሃዲ ሹሩጥ አሁን ባሳለፈችው መስፈርቶች የተፈቀደው ለምን መሰላችሁ? ደፋዓን ለማስወገድ ለመከላከል ነው። ሊአዕዘሚ በረረይ ከሁለቱ ጉዳት ከባድን ለማስወገድ ነው። ሁለት ጉዳት እኮ ያለው። ደፍዓን ለመከላከል ሲባል ነው። በዚህ መስፈርት ራሱ የተፈቀደው ለምንድን ነው? መስፈርቱን ካሟላ ልጁ ጽንሱ መወረድ አለበት የተባለው ለምንድን ነው? ኦ ደፍዓን ለመከላከል ለማስወገድ ነው። ምኑ ሊአዕዘሚ በረረይን ከሁለት ጉዳት በጣም አመዛኝ የሆነውን ማለት ነው። ሁለት ጉዳት አለ። አንድ የሰው ህይወት ይጠፋል። ማን ልጁ ይሞታል። እሱ ቢኖር እሷ ትሞታለች። ከሁለቱ አዕዘመ በረር የትኛው ነው? ከባዱ ጉዳት የእናት መሞት ነው። ስለዚህ ሁለቱም ጉዳት ነው። ከሁለቱ ጉዳት አመዛኝ የሆነውን ጉዳት ለመከላከል ሲባል ነው የተደረገው። ተግባባናል። ደፍዓን ለመከላከል ሲባል ነው። ወኢነማ ሩክሲሰ የተፈቀደው ፊል ኢቅዳም በማከናወን አላ እስቃጢ ውርጃውን ለማከናወን የተፈቀደው ቢሃዚህ ሹሩጥ አሁን ባለፈው መስፈርት የተፈቀደው ለምን መሰላችሁ? አሁን ባሳለፍነው መስፈርት መሰረት የተፈቀደው ደፍዓን ለመከላከል ለማስወገድ ነው። ለአዕዘሚ እጅግ ከባድ የሆነውን አበራራይን ከሁለቱ ጉዳቶች ከባድ የሆነውን ለማስወገድ ነው። ከሁለቱ ጉዳቶች ከባድ የሆነውን ለማስወገድ ነው። አበም ሱፐርላቲቭ ነው። የአበም በረራይ ሁለቱ ጉዳት ነው አይደል ልጁ መሞቱ እናት መሞቷ ሁለቱ ጉዳት ነው ያለብን። ጽንሱ እንዳለ ይቀጥል ብንል ሁለት ጉዳት አለብን። እሷ ትሞታለች አንድ። አሁን ደግሞ ስናስወርድ ማንኛው ይሞታል? እሱ ይሞታል። ከሁለቱ ጉዳት የትኛውን ጉዳት ብንከላከል ይሻላል? እናት ላይ የሚደርሰውን መከላከል ይሻላል ልጅ ላይ የሚደርሰውን ትተን። ስለዚህ ልጁ ይሞታል፣ እሷ በህይወት እንድትቀጥል ማለት ነው። አዘመት ዘረረይን ነው የምናየው። ከባዱን ጉዳት ነው የምንከላከለው። ከማን ላይ ያለውን ጉዳት ብንከላከል ይሻላል? ከእናት ላይ ያለውን ጉዳት ብንከላከል ይሻላል ማለት ነው። ቅድመ ይሄ ነው። እንደዛ አይነት አለ። አዘመት ዘረረይን ሁለት ነገር ከተጋፈጠብህ ሁለት መሐረማት ፊት ለፊት ይህንን ወይ ይህንን መስራት የማይቀር ከሆነ የትኛውን ትሰራለህ? እ ሐራም ነገር ፊት ለፊት ሲመጣ ሁለት ሐራም ይህንኛውን ብትተው ይህንኛውን መስራት አይቀርም። ይህንኛውን ብትተው ያንኛውን መስራት አይቀርም። የግድ ነው በቃ መሆን አይቀርም። የትኛውን ትሰራለህ? ቀለል አኸፍተ አኸፍተ المعصيه ከወንጀል ውስጥ ቀለል ያለውን ነው የምትሰራው። አንድ የዑለማዎች ኡሱል አስሉ ነው ይሄ ኡሱል ፊቅህ ሁለት ሐራም ፊትለፊት ለፊት ቢመጣብህ የትኛውን ትሰራለህ? አነስተኛውን ነው የምታደርገው። አነስተኛውን ትሰራለህ ማለት ነው። ሁለት ጉዳት ፊትለፊት ከመጣ የትኛውን ነው የምትከላከለው? ቅድሚያ ከባዱ ትንሹ መጥፋቱ አይቀርም፣ ይበላሻል። መስራት ማከናወን አይቀርም። ትንሹ ትንሹ ትልቁን ለመከላከል ስትል ትንሹን ወንጀል ትሰራለህ። ይህም አለ ሁለት የግድ የሚመጡብህ ከሆነ አንድን ሐራምን ነገር ፊት ራሱ በሐላል መስመር መከላከል ካልቻልክ ሁለት ሐራም ያንን ሐራም ልነካ ትችላለህ። ይሄንኛውን ሐራም ለመከላከል ስትል ከባዱን ሐራም ትከላከላለህ። ትንሹ ሐራም ሊደረግ ይችላል። እንደዚህ አይነት አጣብቂኝ ውስጥ ሰው ይገባል። አልገባችሁም? እሳቸው የሚያሉት ይህንን ወይነማ ሩኺሱ የተፈቀደው ፊልቅዳም በማከናወን አላስቃጢ ውርጃውን ለማስወገድ በሃዲን ሹሩጥ አሁን ባሳለፍነው መስፈርት መሰረት ደፋአን ለመከላከል ነው። ለአዘም ደረሬ ከሁለቱ ጉዳት ከባድ ለማስወገድ ነው። ወጀለበን ለማምጣት ነው። لعظم المصلحتين عظما لعظم المصلحتين لعظم المصلحتين ከሁለት ጥቅም አንዱን ከባዱን ጥቅም ለማምጣት ነው። ይህ ታወቀ ነው በቃ ከሁለቱ ጉዳት ከባዱን ለመከላከልና ከሁለቱ ጥቅም ከባዱን ጥቅም ለማምጣት ነው። ተመሳሳይ ናቸው። ትልቁን ጥቅም ነው የምናመጣው። አሁን ዝም ብንለው ማን በህይወት ይቀጥል ነበር? ጽንሱ ይቀጥላል፣ እናት ትጎዳለች አይደል? አንድ ጥቅም ነው የጽንሱ መቀጠል። ጽንሱን ስናስወግድ ደግሞ እናት ምን ትሆናለች? በህይወት ትተርፍልናለች። ሁለት ጥቅም አለን አይደል? ከሁለቱ ጥቅም የትኛውን ጥቅም ነው ማስቀደም ያለብን? ሁለቱንም አናገኝም። ወይ እናት ወይ ልጅ መሞት አይቀርም። ወይ እናት ወይ ልጅ ይሞታል ስለዚህ የትኛው ይሞት ልጁ ይሞትና እናት ትተርፋለች ማለት ነው። ዑዝመል መስለሐተይን ከሁለት ከባድ ጥቅሞች በጣም ከባድ የሆነውን አዳን ማለት ነው። ከባዱ በጣም ከባድ ዑዝመል መስለሐተይን ከሁለቱ ጥቅም በጣም ከባዱ ጥቅም የትኛው ነው? የእናት በህይወት መኖር ነው። ከጉዳት ውስጥ በጣም ከባዱ ጉዳት የትኛው ነው? የእናት መሞት ነው። አንዱን ከጠቀስን እኮ ይበቃል፣ ችግር የለም ለእኛ እንድብራራለን ብለው ነው። ከሁለቱ ጉዳት ከባዱን ጉዳት ለመከላከል ሲባል ተፈቀደ። የልጅ መሞት አንድ ጉዳት፣ የእናት መሞት ሌላ ጉዳት። ከሁለቱ ጉዳት ከባዱ ጉዳት የቱ ነው? የእናት መሞት። ስለዚህ እሱን ለመከላከል ተብሎ ነው የተፈቀደ። ወይም ደግሞ ከመስልህ አንጻር እንየው፣ ከጥቅም አንጻር የልጁ መዳን አንድ ጥቅም፣ የእናት መዳን ሌላ ጥቅም ሁለት ጥቅም አለ። ከሁለቱ ጥቅም ውስጥ በጣም ትልቁ ጥቅም የትኛው ነው? የእናት መዳን። ስለዚህ ለእናት መዳን ስንል ልጅ ይሞታል ማለት ነው። አልገባችሁም? ገባችሁ? ላኢላሀ አልገባችሁም? ገብታችኋል? አዎ እሺ። ማሻአላህ ጀዛኩሙላህ ይገባችኋል። ወልመጅሊሱ እንዳሳለፍ ነው የኛ መጅልስ አይደለም። የኛ መጅልስ ይወርድ ነው መሰለኝ። አዎ ኢንሻአላህ እንዳይመጡ እነሱ የሚተኩ በአላህ አደራው ወላሂ በጣም ዱዓ አድርጉ። እነዚህን ሙጅሪሞች የሚተካ ሰው እንዳይመጣ ወላሂ እንደው የእነሱን መሰል ሌላ ሌሎች ይመጣሉ። አሁን ያራዝሙታል ከወረዱ በኋላ እነሱን የሚተኳቸው እንዲመረጡ ቀውጤ ነው የሚያደርጉት። ማጭበርበር ይፈጠራል፣ ምን ይፈጠራል። ዋንም ከጀርባዋ ተንኮል አለ ኢንሻአላህ። ወልመጅሊሱ ወልመጅሊሱ መጅሊስ <laughs> ይህ መጅሊስ የሚለው አረብያውን ራሱ አስቀምጥ እኮ በቃ መጅሊስ በቀራን ቁጥር የምናስታውሰው እነዚህ ወልመጅሊሱ የውጭ መጅሊሶች እሺ ኢዝ ይህን የጋራ መግለጫ ሲያስተላልፍ ማሰበቅ አሁን ያለፈልንም ማለት ነው። አራት ፖይንቶች አሳልፏል አይደል? አራቱን ነጥቦች የጋራ መግለጫ ሲሰጥ ዩሲ አደራ ይላል። አደራ ብሏል። ነጥቡ ራሱ ይሄ ጽሁፍ ነው እንዳለ የነሱ ዳይሬክት ስፒች ነጥብ ያደረጉት ይሄ አሁን የቀራ ነው። አራቱ ነጥቦች ያስተላለፉት ነው ኪታቡ ላይ አለ ማለት ነው። መጅሙዕ አልፈታዊ አለ የእነሱ መጅሙዕ አልፈታዊ አንድ ላይ ያላቸው ፈትወ ዳኢማ የሰጠው ወይንም هيئة كبار العلماء የሚሰጡት የጋራ መግለጫ مجمع الفقه የሚባሉት የፊቅህ ምክር ቤት እነዚህ እነዚህ የሚያስተላልፉት ሁሉ በኩቱቦች ተሰራጭቷል። በሳይቱም ስለ በኢንተርኔት ላይ ይለቀቃል እንዳላላችሁ አለ እና ወልመጅሊሱ ኢድ ዩቀርር መልእክት ሲያስተላልፍና ይሄ የጋራ መግለጫ ውሳኔ ሲያስተላልፍ አሁን ያለፉትን አራቱን ነጥቦች ما سبق ያለፉትን አራት ነጥቦች ሲያስተላልፍ يوصي አደራ ይላችኋል። بتقوى الله አላህን ፍሩ። ሴቶችም ሆነ የሴቱ ባሎች አደራችሁን بتقوى الله አላህን ፍሩ። والتثبت ነገሩን አረጋግጡ። ፊሃዘል አምር በዚህ ጉዳይ ላይ እርግጠኛ ሁኑ። እርግጠኛ ሁኑ። ያሳለፍነውን شرط አሳልፈናል። አራት ነጥቦችን አሳልፈናል። እዚህ ላይ ዩሲ ቢተቆላ ዝም ብሎ አይደለም መልእክቱን ያስተላልፈው ሲያስተላልፍ ቢቀር መልእክቱን ሲያስተላልፍ ማሰበቅ ያለፉትን አራት ነጥቦች ዩሲ አደራ ይላል። ቢተቅወላ አላህን ፍሩ ይላል። ወተተብክ ነገሩን አረጋግጡ ይላል። ሸሃደል በዚህ ጉዳይ ላይ እርግጠኛ ሆኑ አደራ ይላል። ለምን በሰው ህይወት ላይ መወሰን ስለሆነ ለጽንሱ ማዘን አለብን። ወላሁል ሙወፊቅ እውነታውንና ሐቁን የሚገጥመው አላህ ነው። ወሰለላሁ የአላህ ውዳሴ የሚሆን ወሰለም ሰላሙም አላ ነብይና በእኛ ነብይ ላይ መሐመድን ስማቸው መሐመድ ወአሊ በተከታዮቻቸውም ላይ ወሷሕቢ በባልደረቦቻቸውም ላይ ወሰለም የአላህም ሰላም በእነሱ ላይ ይረጋገጥ። ኢንተሃ እዚህ ይጠናቀቃል። ምን ነው የሚጠናቀቀው? ይመስል ይሆን ይገለል ማለት ተግባብተናል። ግልጽ ነው አይደል? وجاء የመጣ መልእክት አለ ፊ አዲማ አዲማኢ ለኒሳ ለሴቶች ተፈጥሯዊ ደም በሚለው ሪሳላ ላይ ሼክ ሁሰይንን አላቸው። አዲማኡ ጽድዕያ ለኒሳኢ ሲን አላየኋትም እንደዚህ አለች። ወጃአ ፊ በሪሳላ ውስጥ መጥቷል። ሪሳላ ማለት የሆነ አጭር መልእክት ናት። አጭር ኪታብ አነስ ያሉ አጠር አጠር ያሉ ኪታቦች ሪሳላ ነው ሪሳላ ከዚህ ትንሽ አነስ ያሉ ኪታቦች ሪሳላ ያሏቸው አሉ። እነዚህ አጠራ ያሉት ትንንሽ ኪታቦች ማለት ነው። البدعة ብላ ትኖራለች ለብቻዋ፣ التوسل ብላ الاستغاثة ብላ ለብቻ ይኖራል። عن الحيض ብቻ የሚናገር እነዚህ ምን ይሏቸዋል? አጫጭሮችን ሪሳላ ይሏቸዋል እና ኡሰይሚንም الدماء الطبيعية للنساء የሚል አንዲት ሪሳላ አልከተው الدماء الطبيعية ተፈጥሯዊ ደም للنساء በሴቶች ተፈጥሯዊ ደም በሴቶች የሚለው መልእክታቸው ላይ لفضيلة الشيخ محمد بن صالح العثيمين رحمه الله أنه እኒ ሼክ ምን ይላሉ ማርክ ውስጥ ያለው የእሳቸው ዳይሬክት ስፒክ ነው አነሁ ይላሉ ሼክ ሁሰይን ምን ኪታባቸው ላይ ሪሳለቲ ምን የሚለው ኪታቡ ስም ምንድነው የሚባለው አድማኡ ጠብዕያ ሊኒሳ ምን ማለት ነው ተፈጥሯዊ ደም ሴቶች ላይ ማለት ነው አነሁ ይላሉ ነገሩ እንደዚህ ነው ኢዛ ኢዛ ቁሲደ አው ኢዛ ቀሰደ ካሰበ ቁሲደ ከታሰበ ሊኢስቃጢ ልጁን ማስወረድ ኢትላፈሁ ልጁን ማጥፋት ተፈልጎ ከሆነ ሀዳ ልጁን ማጥፋት በቃ እኔ አልፈልገውም፣ አያስፈልገኝም፣ አያስፈልገኝም ቤተሰብ ምናምን ምናምን ተብሎ ከሆነ ማለት ነው። እኔ በዚህ እድሜ አያስፈልገኝም፣ አሁን በልጅ ተይዤ ምን የሆነ የተለያዩ እስካሁን ካሳለፍናቸው ምክንያቶቹ ያሳለፍነው ምክንያት እኮ ጭራሽ ውርጃ አይፈቀድም ለማለት ምንም አልቀራቸውም። ይሄ የእናት ህይወት አደጋ ላይ ይሁን ከሆነ እሱም ዶክተሩ ተሰብስቦ እየተባለ ከተነገረ በቃ አለማስወረድ ያለው እድል ነው ሰፊ ከማስወረድ ስለዚህ አነሁ ጉዳዩ ይህን ይመስላል። እዛ ቁሲደ ከታለመ ከታሰበ ይሄ እንሱን ከማስወረድ የታሰበው ኢትላፈ እሱን ማስወገድ ከሆነ ፈሃዛ ይህ ኢንካነ ፈሃዳ ይህ ክስተት ይህ ድርጊት ይህ ክንውን ኢንካነ ከሆነ ባዕደ ነፍስ ነፍስ ከተነሳ ከሆነ ፊህ ጽንሱ ውስጥ ነፍስ ከተነሳ ከሆነ ፈሆ ሐራሙን ቢላሬ ያለምንም ጥርጥር ሐራም ያለምንም ጥርጥር ሐራም ነው የተሰራው ቀትለ ነፍስ ነው لأنه ምክንያቱም ነፍስ ከተነሳ በኋላ ማስወረድ ቀትሉ ነፍስ ነፍስ መግደል ነው بغير حق ያለ ሐቅ ነፍስን መግደል ነው ያለ ሐቅ ያለ ተገቢ ነፍስን እንደማጥፋት ይቆጠራል ወቀትሉ ነፍስ አልሙሐረማ ወቀትሉ ነፍስ ነፍስን ማጥፋት ደግሞ አልሙሐረማ የተከበረች የሆነችን ነፍስ እርም የሆነችን ነፍስ ማጥፋት ደግሞ ሐራሙን ሐራም ነው፣ በጣም ሐራም ነው። ቢልኪታቢ በቁርአኑም ሐራም ነው፣ ወሱና በሐዲስም ሐራም ነው። ወልኢጅማዕ ዑለማዎችም ሙሉ በሙሉ ተስማምተውበታል፣ ሐራም ነው። ማንን መግደል? የተከበረችን ነፍስ ማጥፋት። ዓላማው ምን ከሆነ ነው ያሉት? ኢዛ ቁሲደ ከታሰበ ምን እስቃጢህ ጽንሱን ከማስወረድ ኢጥላፈ ማጥፋቱ ከሆነ የተፈለገ እንደው ጽንሱ ወደ ውስጥ መቆየት የለበትም። ለምን ሸክ ይበላሻልም ይሁን ኑሮ ይበላሻልም ይሁን እንደዚህ ይበላሻልም ይሁን ምንም ምክንያት ካሳለፍነው ምክንያት ውስጥ አለ። ምክንያት ሁሉ ምክንያት አይደለም። በቃ አለቀ። አባቴ ይቆጣኛል፣ እናቴ ትቆጣኛለች ምናምን መጀመሪያ ታሞ ለዛ ማለት ነው። ኢዛ ቁሲደ ከተፈለገ ሚንስቃጢ አላማው ከሆነ ሚንስቃጢ ከማስወረድ የተላከ ልጁን ማጥፋት ከሆነ ፈሃዳ ይህ ክስተት ደግሞ ኢንካነ ከሆነ ባዕደ ነፍህ ባዕደ ነፍህ ነፍስ ከተነሳበት ከአራት ወር በኋላ ከሆነ ፈሆ ሐራሙን ሐራም ነው ቢላረጅ ያለምንም ጥርጣሬ ቢላረጅን አይ ያለምንም ጥርጣሬ ሐራም ምንም ጥርጥር የለም ነፍስ ተነስቶበታል ሰው ሆኗል ከዛም በፊት ያለው ውሳኔ ደግሞ ሐራም ነው። እክትላፍ የሆነ የሆነ ነገር ሊኖር ይችላል። ከአራት ወር በኋላ ከሆነ ግን ብላ ረጅም ያለ ምንም ጭቅጭቅ ቀትለ ነው። በቀትለ ነው የሚቆጠረው ሊአነሁ ምክንያቱም ጽንሱን ማስወረድ ቀትሉ ነፍስን ቢገይሪ ሐቅ ያለ ሐቅ ነፍስን እንደ መግደል ይቆጠራል። ወቀትሉ ነፍስ ነፍስን ደግሞ ማጥፋት አልሙሐረማ እርም የሆነችን የተከበረችን ነፍስ ደግሞ ማጥፋት حرام ክልክል ነው። بالكتاب በቁርአን والسنة በሐዲስ والإجماع በሁሉም ስምምነት በዑለማዎች انظر صفحة እዚህ ገጽ ላይ ተመልከቱ። ستين ስልሳኛው ገጽ ላይ ምን ሪሳለተል መዝኩራ ካሳለፍናት መጽሐፍ ማለት ነው። ሪሳለተል መዝኩራ ማናት? ሪሳለተል መዝኩራ አድማኡ ጦበዕያ የሚሳ የምትለው ሪሳላ ላይ ስልሳኛው ገጽ ላይ ተመልከት። ይሄንን direct ታገኘዋለህ እያሉ وقال الإمام ابن الجوزي ኢማሙ እብኑል ጀውዚ ምን ይላሉ? في كتاب የሚባለው መጽሐፍ ላይ أحكام النساء የሚባል ኪታብ አላቸው። የኪታቡ ስም ነው mark ውስጥ ያለ أحكام النساء የሴቶች ሁክም የሚል ኪታብ አላቸው። እዛ ኪታባቸው ላይ ያሰፈሩት መልእክት አለ። ማን ኢማሙ እብኑል ጀውዚ የሚባሉት ማለት ነው። ኢማሙ እብኑል ጀውዚ እብኑል ጀውዚ ዳዕዋ ሲያደርጉ የሚሞት ሰው አለ ይባላል። ምን አላጀብ እብኑ ተይሚያ በጣም የሚገርሙ ዓለም ናቸው። ዳዕዋ ይችሉ። አንዳንዱ ደግሞ ዳዕዋም ይችላል ዒልምም አለው። እኒህ ሸኽ ደግሞ የሚገርሙ ዳዒ ናቸው። የሚገርሙ ከአስር ሺህ ከሀምሳ ሺህ ህዝብ ድረስ ይሰበሰባል። ዳዕዋ የሚያደርጉበት ቦታ በግር እየመጣ በእሳቸው ዘመን ማለት ነው። ድሮ ምን አልዓጀብ ሁለት ሰው ሶስት ሰው አስር ሰው ምናምን ይሞታል ዳዕዋ ሲያደርጉ ምን ነው እዚህ ነው ኪታባችን ካሉ ነገራችን በጣም ፈሷህ አላህ ሰጠቸው። አካሙ ኒሳ ሶፍሃ ገጽ ላይ ከመቶ 108 እስከ መቶ ዘጠኝ ሶፋውን የሚነግሩን ቮሊዩም የለውም አንድ ወጥ መጽሐፍ ናት ማለት ነው። አካሙ ኒሳ የምትባል ለብቻዋ ስለ ሴቶች ዙሪያ ብቻ የሚያጠነጥን አንድ ኪታብ ጽፏል። አካሙ ኒሳ የሚል እዛ ላይ ከ108 እስከ 109 ድረስ አለው ገጽ ላይ አስተላልፈዋል። እብነ ዘውዚ لما كان በሆነ ጊዜ አለ لما كان ስለሆነ መውዱዕ ኒካህ የኒካህ ዓላማ ሊጦለብል ወለድ ልጅን ለመፈለግ ነው ዓላማው ዓላማው ትልቁ ታርጌት ራስን ለመተካት አይንን ባይን ለማየት ነው ትልቁ ዓላማ ከዛ ጎን በጎን ደግሞ ሌላ ነገር አለ አንደኛ የአላህን ጸጋ ለመመልከት ሁለተኛ እ لأنه أغض للبصر وأحسن للفرج ብልትን ለመጠበቅ ከሐራም ራስን ዋናውና ትልቁ ግን ትዳር ዓለም ውስጥ የሚፈልገው ልጅን ለመውለድ ትልቁ ትልቁ በጣም ትልቁ የእሱ ተከታዮች አሉ። ለማቃሪያ ስለሆነ መውዱዕ ኒካህ የኒካህ ዓላማና ርዕሱ ስለሆነ ሊጦለብል ወለድ ልጅን ለመፈለግ ስለሆነ ወለይሰ ደግሞ የለም ሚን ኩሊል ማ ፈሳሽ ሁሉ አልወለድ ልጅ የኩኑ ወለድ ልጅ ይሆናል ማለት አይደለም። ፈሳሽ ሁሉ ፈሳሽ ሁሉ ደግሞ ልጅ ይሆናል ማለት አይደለም። ወለይሰ አይደለም አይኖርም። ሚን ኩሊል ማ ከፈሳሽ ሁሉ የኩሉል ወለድ ፈሳሽ ሁሉ ልጅ ይሆናል ማለት አይደለም። ፈሳሽ ሁሉ እንደዛ በሆነማ በጣም እንትን አይኖርም ነበር፣ መሃን አይኖርም ነበር። ፈሳሽ ሁሉ ልጅ ይሆናል ማለት አይደለም። አንድ ሰው የሆነ የአጋጣሚ አንድ ሆነ እለት የሚያደርጉት ግንኙነት ነው ልጅ የሚሆነው። ሰው በየቀኑም ግንኙነት ሊያደርግ ይችላል። በየሳምንቱ ሶስት አራት ጊዜ ሊያደርግ ይችላል። ያ ሁሉ ጽንስ ይሆናል ማለት አይደለም። አንድ ቀን የምትደረገው አናት ምርቶ ከዛ ውስጥ ራሱ እስከ አምስት ሚሊዮን አካባቢ ፊሎች አሉ ነው አይደል የሚባለው ከነዛ ውስጥ አንዷ ናት አምስት ሚሊዮን ዑስማን ከማል ጀማል አህመድ ምናምን እነሱ ሂደዋል አንድ ወይ ከማል ነው የተወለደ የተጸለፈ እድለኛው ማለት ነው አይደል ከአምስት እሺ አምስት ሚሊዮንም ይሁን አስር ሺህ ከዛ ሁሉ ሴል ውስጥ ለብቻው አንድ ሰው ይወጣል። እያንዳንዳችን እኮ እንደዛ ነው እድለኛ ሆነ። ሌላ ልጅ ነበር የሚወለደው ሌላ ሴል አትመራመር። እሺ ለማ ካነ መውጡ ለማ ካነ ሲሆን ጊዜ መውዱዕ ኒካህ የኒካህ ዓላማ ሊጠለብል ወለድ ልጅን ለመፈለግ ስለሆነ ደግሞ ወለይሰ የለም አይኖርም ምን ኩል ልማ ፈሳሽ ሁሉ የኩን ወለድ ልጅ ይሆናል ማለት አይደለም እና ፈኢዛ ተከወነ ፈኢዛ ተከወነ ከተፈጠረ ፈቀድ ሐሰለል መቅሱድ ዓላማው ተገኘ ማለት ነው ግባችን ተሳካ ማለት ነው ፈኢዛ ተከወነ ማለት ከተዋቀረ ማለት ነው። ምን ከተዋቀረ? እንስ የወንድ ሲል ከሴት እንቁላል ጋር ከተገናኘና ተከወነ ማለት ጽንሱ ከተፈጠረ ማለት ነው። ፈኢዛ ተከወነ ልጀኒኑ ጽንሱ ከተፈጠረ ፈቀድ ሐሰለ ነፍሱ አላማችን ተሳካ ማለት ነው። ምክንያቱም ከጋብቻ ጀርባ ያለው ትልቁ አላማ ልጅን መውለድ ነው፣ ሌላ አይደለም። ለምንም አይደለም። አሉ ብዙ ነገር አለ። ትልቁ አላማ ግን ግን ይሄ ነው። ተግባባል። ግልጽ ነው አይደል? እና አላማው ይሄ ከሆነ ፈሳሽ ሁሉ ደግሞ ጽንስ ካልሆነ የኩኑን ወለድ ማለት አይደለም ከተባለ ከዛ ተከወነ ከተቀናጀልንና ከተቀናበረልን ከተፈጠረ ደግሞ ፈቀደ ሐሶለ መቅሱድ አላማችን ተሳካ። እንደዚህ በልፋት የተገኘን ነገር ፈተአሙዱ እስቃጢሂ እሱን ለማስወገድ አውቆ መነሳሳት ፈተአሙዱ እስቃጢሂ ይህን ጽንስ ለማስወረድ አውቆ መነሳሳት ሙኻለፈቱን መጻረር ለሙራድ الحክማ ከጥበብ ጀርባ ላለው መልእክት መጻረር ነው። አላህ ዝዋጅን የፈጠረው አንዱ ሌላውን ተክቶ እንደሄዱ ሙራድ الحክማ ከህክማው ፍላጎት ጋር ተጻረረ ማለት ነው። ተገባናል። ለሙራድ الحክማ ከህክማው ለህክማው ያለው አስተሳሰብ ጋር ተጻሯል ሰውየው إلا أنه ነገር ግን إن كان ذلك ይህ ከሆነ إلا أنه ነገር ግን ይህ ማስወረድ ልንከፋፍለው እንችላለን። የራሱ የሆነ የወንጀል ስቴፕ አለው። إلا أنه ነገር ግን إن كان ذلك ይህ ከሆነ ፊ አወል ሐምል መጀመሪያ ጽንሱ አጀማመር ላይ ከሆነ ፈቀብለ ነፍስ ሩህ ነፍስ ከመነፋቱ በፊት ከሆነ ይህ ከቢር ትልቅ ወንጀል አለው። ሊአነሁ ምክንያቱም ሙተረቅን እያደገ ነውና ይጸንስ ኢለል ከማል ወደ ሙሉነት እየመጣ ስለሆነ እዛ ላይ ነው አናቱን ብሎ የቀጨው ድንገት ማለት ነው። ፈተዓሙድ እስቃጥህ አውቆ ማስወረድ ሙኻለፈቱን መጻረር ነው። ሊሙራድል ሕክማ ለሕክማው ዓላማ ለሕክማው ዓላማ ከሕክማው ዓላማ የተፈለገ ነገር አለ። የኒካህ ሕክማ ምንድን ነው? مراد الحكمة ምንድን ነው? ወራአ ኒካህ አልወለድ አልወለድ እሱ ጋር መጻረር ነው። إلا أنه ነገር ግን ነገር ግን ሲያስወርዱት ያው ዓላማው ጋር እሺ የተቃረነ ይሆን እንበል ደረጃ አለው የወንጀል አዎ ከመጀመሪያ ከእርግዝና ጀምሮ እስከ መውለጃው እስከ መወለጃው ጊዜ ድረስ ያለው የእድገት ፕሮሰስ ላይ የተለያየ መዕሲያ ደረጃ አለው አለው ባዕደ ነፍስ ሩህ ያለው ደረጃ እንደ ቀትለ ነፍስ ነው ቀብለ ነፍስ ሩህ ያለው ደግሞ ፊህ እስሙን ከቢር ትልቅ ወንጀል አለበት ነው ኢላ አነሁ ነገር ግን ኢንካነ ዛሊክ ይህ ማስወረድ ከሆነ ተከተከተተ ሲአወል الحمل እጽንሱ መጀመሪያ ደረጃ ላይ ፈቀብለ ነፍስ ሩህ ነፍስ ከመነፋቱ በፊት ተውኪድ ነው የአወል ልሐምል የመጀመሪያ እርግዝና ደረጃ ላይ አለ። መጀመሪያ እርግዝና ደረጃ ማለት ቀብለ ነፍስ ሩህ ማለት ነው። ማራራት ነው። ሰው ላይ ስፈተን ካሻ ይባላል ግልጽ ነገር ይበልጥ ግልጽ ማድረግ ነው። ፊህ በዚህ ድርጊት ኢስሙን ከቢር ትልቅ ወንጀል አለ። ሊአነሁ ምክንያቱም ይህ ጽንስ ሙተረኪን እያደገ ነው ኢለል ከማል ወደ ሙሉነት እየመጣ ነው። ወደ ሰውነት ሰው ሊሆን ሰው ወይ ሴት ወይ ወንድ ሆኖ ሊመጣ እያደገ ያለ ነገር ወሳሪን እየተጓዘ ነው ሙተረቂን እየወጣ ነው እያደገ ነው ኢለል ከማል ወደ ሙሉነት እየወጣ ነው ወሳሪን እየተጓዘ ነው ኢለል ተማም ወደ ሙሉነት ኢለል ተማም ሙሉ የሰውነት ባህሪ ለመያዝ እየተፍጨረጨረ ባለበት ሰዓት ላይ ነው ወረዱ ኢላ አነሁ ነገር ግን አቀሉ እስመን ወንጀሉ ቀለል ይላል ወንጀሉ ቀለል ይላል ከምን አንጻር ሚን الذي نفخ فيه الروح ነፍስ ከተነፋበት ሲነጻጸር ሚን الذي ከዛኛው ይልቅ نفخ فيه ከተነፋበት አካል الروح ነፍስ ከተነፋበት አካል አንጻር ወንጀሉ አቀል ነው። አነስ ያለ ወንጀል ያለው። በአንደኛ ወር ብታስወርደው፣ በሁለተኛ ወር ብታስወርደው፣ በሶስተኛ ወር ብታስወርደው፣ በአራተኛ ወር ብታስወርደው ቀለል ያለ ማዕሲያ ይኖረዋል እንዳሳለፍ ነው። ማዕሲያው ደግሞ ቀላል ነው ማለት ነፍስ ከመግደል አንጻር ተነጻጽሮ እንጂ ቀላል ወንጀል ናት ማለት አይደለም። አግባባን አይደል? ቀላል ወንጀል ናት ማለት አይደለም። ቀላል አይደል ሲሆነ ፈኢዛ ተአመደት አውቃ ከሆነ እስካጣ ኢዛ ተአመደት አውቃ ተአመደት አውቃ ካደረገችው አንድ ሴት ልጅ እስቃጦ ማፊህ ሩህ ነፍስ ያለበትን ነገር አውቃ ካስወረደችው ካነ ይሆንባታል ከቀትል ሙእሚንን አንድ ሙእሚን ገላለች ማለት ነው። አንድ ሙእሚን ገላለች። ካደገ በኋላ ካፍር ሊሆን ይችላል አይባልም። አንድ ሙእሚን እንደገደለች ነው የሚቆጠረው። ፈይዳ ተአመደት አውቃ ካስወረደችው ማለት አጥባኡስ ምስክርነት ሳይሰጡ ያን ያሳለፍነውን ሸርጥ ሳይሟላላት ማለት ነው። ፈይዳ ተአመደት አውቃ እስቃጧ ማቱረድን ማፊህ ሩህ ነፍስ ያለበትን አንዳንዶቹ የባህል ህክምና እንጠቀማለን አልሐምዱሊላህ አውቀው እንድታመሙ የሚያደርጓል ወይ ከባድ ሸክም ይሸከማሉ የሆነ ነገር የሚያደርጓሉ ብቻ ተአመደት ማለት በተለያየ በህክምናም ላይሆን ይችላል አውቃ የሆነ ነገር ወይ እንድትጎዳ ወይ የሆነ ነገር ማድረግ እዛ ሰዓት መደረግ የሌለበትም ማፊህ ሩህ ካነ ይሆናል ከቀትል ሙእሚንን አንድ ሙእሚን እንደገደለች ይቆጠራል። ወቃለ ተዓላ አላህ እንዲህ ይላል ወኢዘል መውኡደቱ ከነ ህይወቷ የተቀበረችው ሱኢለት ስትጠየቅ ቢአይ ዘንቢን በምን ወንጀሏ ቁትለት እንደተገደለች ምን ይሆን ምላሻቸው? እዛ ምን አደጋ ነው በጣም እዚህ ውስጥ ትገባለች ማለት ነው። ነፍሐ ሩህ ከተደረገ በኋላ በማንኛውም ዘዴ የማስወረድ እንቅስቃሴ ካደረገችና ጽንሱ ከወረደ ፈኢዘል መውኡደቱ ሱኢለት ቢአይ ዘንቢን ቁትለት አለ ውስጥ ትገባለች። ቁረሾች ብቻ ሳይሆኑ ሌላ አንዲት የቁረሽ ባህሪ ያለቀቃት አለች ማለት ነው። አነ ሌላ ምንም የለውም። ኢንተሃ እዚህ ይጠነቀቃል። የማን ንግግር ነው? የኢማሙል ጀውዚ ነቃ ብላችኋል። ማሻአላህ ዛሬ ፈተቂላህ ፈተቂላህ ለሴት ስለሆነ ያ ጽሁፍ ላይ ነው የሚታወቀው። ስንጠራ ግን ፈተቂላ ነው። አንተ የምትፈቅላ እሷ የምትፈቅላ ነው የምትባለው። ጽሁፍ ላይ ግን የሴቷ ከሆነ ፈተቂላ ስትል ያ አለበት። የወንዱ ቢላ ያ የሚጻፈው ፈተቂላህ አላህን ፍሪ። አየቱሃል ሙስሊመቱ አንቺ ሙስሊም እህቴ ወይ ወላ ተቅደሚ እንዳትፈጥኝ እንዳትሯሯጪ አላ ሀዚህ ልጀሪማ በዚች በደል ግፍ ላይ አደራሽ አላ ሀዚህ ልጀሪማ በዚች በደል ላይ እንዳትሯሯጪ ግፍ ማለት ነው። በደል ግፍ የሰው ልጅ መጨፍጨፍ ማለት ነው። ለአይ ገረድን ለማንኛውም ጥቅም ብለሽ ምን አልአግራድ ከጉዳይ ውስጥ ለማንም ጥቅም ይሁን ለምን ለአይ አግራድን ለምንም ጉዳይ ምን አልአግራድ ከጉዳዮች ውስጥ ለምንም ዓላማ ይሁን አይቻልም። አንቺ ላይ ሸርጡ ካልተሟላ በስተቀር አደጋ ይመጣብሻል ተብሎ ለአይ ገረድን ለምንም አይነት ጉዳይ ይሁን ምን አልአግራድ ከጉዳዮች ወላ ተንኸድዒ እንዳትሸወጂ እንዳትታለሊ ማለት ነው። እንኸደዓ ማለት መውደቅ መታለል ማለት ነው። ወላ ተንኸዲዒ እንዳትንበረከኪ ቢዲዓያቲ በአባባሎች አልሙበልላ አጥማሚ የሆኑ አባባሎች እንዳያታልሉሽ እንዳንበረከኩሽ ማለት ነው። ወላ ተንኸዲዒ ወላ ተንኸዲዒ እንዳትታለሊ ወላ ተንኸዲዒ እንዳትንበረከኪ ቢዲዓያቲ በአባባሎች በክርክሮች ዝም ብሎ መጥፎ የሆኑ አልሙበልላ አጥማሚ የሆኑ አባባሎች ምዕራባውያን አሉ። ሙጅሪሞች ሞልተዋል። ሙጅሪም ሙስሊም ውስጥ የለም አይደለም። ሙጅሪሞች አሉ። ዝሙትን ጭፍጭፍ ያደርጉትና ሲያረግዙ ያወርዱታል አለ። ይሄ ካፊር ሴት ብቻ አይደለም የሚያደርገው ሙስሊሞች የሚያደርጉታል አለ። አልሐምዱሊላህ ወደ ሱና የመጣችሁን አታደርገው አላህ ይጠብቀን። ወላ ተንኸዲዒ ቢዲዓያት አልሙዘልላ አጥማሚ የሆኑ አባባሎች እንዳያታልሉሽ እንዳያንበረክኩሽ። ወተቃሊት አልባጢላ ብልሹ የሆኑ መከተሎች ሞዴል አድርጋችሁ እንዳትከተሉ ሌላ የውርጃ ባህሪ የተጠናወታቸውን ሴቶች ማለት ነው። التقاليد الباطلة ብልሹ የሆነ culture ም ሊሆን ይችላል። تقاليد ማለት culture ማለትም ይሆናል። والتقاليد መከተል الباطلة ከምት የሆኑ መከተል التي ይህች መከተልም ትሁን እነዚህ ቢዓየተ ሙደልል አጥማሚ አባባሎች لا تستند ምንም ድጋፍ የላቸውም። ለአቅልን በአእምሮም መደገፊያ የላቸውም። አው ዲኒን ወይ ወደ ዲኑም አኽላቅም አይደለም። መጀመሪያ ሁሉቅ አይደለም እንደዚህ አይነት ጽንፍን ማስወረድ ኢላ አቅል ወደ አቅልም ድጋፍ የላቸውም። አው ዲን የዲንም ድጋፍ የላቸውም። ላተስተኒዱ ምን ማለት ነው? ምንም አትደገፍም። የሆነ ምክንያታዊ ይሆን አይደለም የምትንቀሳቀሰው። ምን አደዓያተል ሙበልላ አጥማሚያ ባባሎች አተካሊደል ባጥላ ከንቱና ብልሹ የሆኑ መከተሎች፣ culture ኦች፣ ተለምዶዎች ወይንም ሞዴል አድርገን መያዝ ሌሎችን ማለት ነው። لا تستند አይደገፍም إلى عقل ወደ አእምሮም ይሁን أو دين ወይ ወደ ዲን ስለዚህ ይህንን ተጠንቀቂ እንዳትንበረከክ የምዕራባውያን አባባልና የተለያዩ የሚነበቡ ጋዜጦችን አንብበሽ እንዳትሽተው እንዳትታለይ እያሉ ኢንሻአላህ አዲስ باب ልንጀምር ነው።